የውመ የጅመዕ አላሁ ሩሱል ፈየቁሉ ማዛ ውጅብቱም። ቅያ ማለታ ማለት ፕሮግራሙ በጣም ይከብዳል። ቅድም ነካ ለማድረግ እንደሞከርኩኝ የሚቆመው ፀሐይ ላይ ነው። ፀሐይ ሲባል ይሄ ዱንያ ፀሐይም አይደለም። አንድ ስንዝር ቀድረል አንሙላ ያህል ነው የምትቀርበው። እያንዳንዱ ሰው ይንተከተካል፣ ይሰቃያል። በዛ ላይ ባዶ እግር ነው የሚቆመው። ይሁሸሩ ናሱ የውመል ቂያመቲ ሁፋተን ኡራተን ጉርላ አሉ ነቢዩ። ሰዎች ተቀስቅሰው አርደል ማሻር ላይ የሚቆሙት አደባባዩ ላይ ዘዝ በሚሉ ጊዜ ራቁታቸውን ነው ባዶ እግር በሸርኬም ነው የሚቆሙት አሉ። ያልተገረዙም ሆኖ ነው የሚቆሙት አሉ። እያንዳንዱን ሰው ላብ በየወንጀሉ ነው የሚያሰምጠው። የዛን ቀን ይላል አላሁ ስብሓነሁ ወተዓላ ሩሱሎችን ማዛ ኡጅብቱም ከሰዎቻችሁ ከየኡመት ኡመቶቻችሁ ምን ምላሽ ያገኛችሁት ዳዋ ስታደርጉ ስለ እኔ ልዕልናነ ስለ እኔ ትልቅነት በዚች ምድር አንድ ኻሊቅ ጌታ አላህ ረበል ኢዛ ብቻ ነው ያለው። ብላችሁ በአንድ አይነት መልእክት ስታስተላልፉ የነበራችሁ ሩስሎች ምን ምላሽ አገኛችሁ ብሎ ይላችኋል በዛ በከፋ ቃል ቃሉ ላ ለና አንተ የማታውቅ ነገር አለና ብለን አሁን ለአንተ እንዳነግር ያሉትን የተቀበሉትንም ያልተቀበሉትንም ያፈነገጡትንም የሸሹትን ምን እቆት ምን እቆተዋለን እኛ ዓሊም አልገይብን አንተ የጠለቀውን የራቀውን ከምስጥር ሁሉ ያለፈውን ነገር ምታቅ አንተ ነህ እኛ እውቀቱ የለንም ይላል አደብ ነው ይሄ ጌታ አላህ ረበል እዛ አጠገብ አደብ ስርዓት ያለ ምላሽ የሩስሎች መልስ ኢነከ አንተ አላህ ኢዝ قال الله يا عيسى ابن مريم يا محمد لسوج أستاوس نجر يا مالة ይላል ከነዚህ ከአንቢያዎች ከሩሱሎች ውስጥ ደግሞ ኢሳን ለአንተ ብዙ ኒዕማዎችን ለግሻለሁ፣ ብዙ ኒዕማዎችን አንተ ላይ አፍስሻለሁ ከሩሱሎች ሁሉ ለየት አድርጌ ወአላ ዋሊደትክ በአንተ ላይ ብቻ ሳይሆን በወላጅ እናትህም ላይ ትልቅ ኒማ። ያለ አባት እንድትፈጠር አድርጌያለሁ። ያለ አባት እናትህ እንድታረግዝ አድርጌያለሁ። ትልቅ ኒማ ነው። ኢዛ የቱከ ቢሩሂል ቁዱስ ትልቅ እገዛ ደግሞ ሰጥቻለሁ ከሌሎች አንቢያዎች ሩሱሎች በድጋሚ አንተን ለየት የሚያደርገን ነገር ሩሃል ቁድስ ጅብሪል ነው። ቱከሊሙ ናስ ፊል ማህዲ ወካህላ ረሱል መሆንህንና ነቢይ መሆንህን የአላህ ባሪያ መሆንህን ኻሊቅ አለመሆንህን ጭምር በህፃንነት በጨቅላ ህፃንነት እንደ ተወለድክ ጀምሮ ለሰዎች ንግግር እንድታደርግ ጎልማሳም ሆነ የነቢይነትና ያለህን የተልኮ አላማህን እንድታነጋግር ዳዋ እንድታደርግ እንድታስተላልፍ በሩሃል ቁድስ እገዛ አድርገንልሃል ይላል አላህ ሱብሓነሁ ወተዓላ። ነቢዩላህ ኢሳ እንደተወለዱ የመጀመሪያ አፋቸውን በማህድ ቤት በአጫፋ ህፃነት ሆነው የመጀመሪያ ምላሳቸውን የከፈቱን የተናገሩት እኒ አብዱላህ አታኒ አልኪታብ ወጃአለኒ ነቢያ እናትንም ያጸዳ በዝና ያላረገዘችኝ በዝና ያልወለደችኝ እናት ድንግላም የሆነች እኔ ደግሞ የአላህ ስብሓን ወተዓላ ባሪያው ነኝ። ይህን ሁሉ በሩሃል ቁድስ እገዛ አግኝተህ እንድትናገር ለሰዎች እንድታሳውቅ አድርገናል። ከሁሉም ከሌሎች ሩሱሎች ሁሉ ባይበልጥ ትልቁ ኒዕማ ጸጋችን አንተ ላይ አፍስሰናል። ወይዝ ከልኪታብ ወልሂክማ ወተውራተ ወልኢንጂል ተጨማሪ ኒዕማ አሳውቀናል። አንተ ኩቱበት ሰማያዊያዎች እንድታውቅ አደበ ኑቡዋ በአጠቃላይ ሱና ሁሉ እንድታውቅ ሂክማ ስንት ጥበብ ተውል እንጂ እንጂል ነቢዩላ ራሱ ነቢዩላ ኢሳ የመራበት ያስተማረበት ህግና ደንብ ይዞ የመጣበት የሆነ የራሱ ኪታብ ነው። እሱን ማወቁ የነቢዩላህ ኢሳ ምንም አይደንቅም። ተውራትንም ሳይቀር እንድታውቅ አረግንህ አይደለም ወይ? ኪታባ ሁሉ ያቅ ነበር። ያለ አስተማሪ ይጽፋል፣ ያነባል፣ ችግር የለው። እንድታውቅ፣ እንድትጽፍ፣ እንድታነብ ኢንጂልና ተውራትንም አስተማርንህ ይላል አላሁ ስብሓነ ወተዓላ። ይሄ ሁሉ ከኒዕማዎቼ ከጸጋዎቼ የሚቆጠሩ ናቸው፣ ከሌላ ሩሱሎች ለየት የሚያደርግህ ይላቸዋል። ወይስ ተኽሉቁ ሚነ ጢኒ ከሀያት ጠይር ቢኢዝኒ። ሌላው ደግሞ ከጭቃ እንደዚህ አቡክተ ልጆች ሲጫወቱ ቤት እንሰራለን፣ ወፍ እንሰራለን፣ ፍየል፣ በግ ምናምን ያሉ ቅርጽ በጭቃ እንደሚያደርጉ የወፍ ቅርጽ ሰርተ ሩህ ትነፋበታለ ኡፍ ብለ ፈየኩኑ ጠይራን ቢኢዝኒላህ ይበራል ክንፍ አብቅሎ በአይን በግላጭ ሰዎች እያዩ ሲያቦካ እዚህ በጭቃ ያዩትን ነገር ይሄም ትልቁ ኒዕማችን ነው ይለዋል አላሁ ስብሓነሁ ወተዓላ። فتنفخ فيها فتكون طيرا بإذني። በጣም የሚያጅበው ግን ለነቢዩላህ ኢሳ የሰጣቸውን ኒዕማዎች ሁሉ አላህ ሲቆጥር መጨረሻው ላይ ይዩት እስቲ بإذني بإذني بإذني ይላል ያለ አላህ ፍቃድ ምንም ነገር ኢሳ አላረገምም ሊያረግ አይችልም ማለት ነው። የሱ ፈቃደኝነት ኖሮበት ሲያግዝና አላሁ ስብሓነ ወተዓላ ሲያገራለት ብቻ ነው። ወቱብሪኡ ልአክማሃ አብራሳ ቢኢዝኒ የታወሩትን ታውረ የዳኑት ታውረ የተወለዱትንም ታድናለ ለምጣም የሆኑትንም ቢስሚላህ ብሎ ይዳስሳል፣ ይዳብሰዋል። ከላስ ወኢዝ ቱክሪጁል መውታ ቢኢዝኒ ነቢዩላህ ኢሳ ቀብር ጋር ይሄድና قم بإذن الله ይላል። ቀብሩን መጥቶት ብድግ አፈሩን ቡን አድርጎ ሰውየው የተቀበረ እኮ ነው። ህዝብ ተሰብስቦ ቀብሮት رب አይደለህም ነው። በአንድ በኩል ኻሊቅም አይደለህም ነው። ያለ እኔ ፍቃድ የሆነ ነገር የለም። ግን ከአንቢያዎች ከርሱሎች ሁሉ የተለየ ኒዕማ ይህን ሰጥተንሀል። ወኢዝ ከፈፍቱ በኒ እስራኤል አንከ እዝ ጅኢተውም ቢልበይናት በኒ እስራኤሎች ይህን ሁሉ ጉድ ስታሳያቸው ይህን ሁሉ ተአምራትን ስታሳያቸው አይ ይሄ ساحر ነው፣ ይሄ ድግምተኛ ነው ብለው ላለመቀበል እንደዚህ አይነት አቃቅር አወጡብህ። በዛ መቆም ብቻ አይደለም፣ እናጠፋሃለን፣ እንገድለሃለን ብሎ ተደራጅቶ በተነሱ ጊዜ ይሁዳዎችን አልከለከልኩም፣ ተገን አልኮ አልሆንኩልህም፣ አልተከላከልኩልህም። ይሄ ሊፈጠር የቻለው ምንም አድርጋቸው ሳይሆን እዝ ጅእተሁም ተአምራቶችን አሁን የተገለጹትን ጉዳጉድ የሆኑትን ነገር ስታመጣ በሐሰድ በምቀኝነት ተሞልተው እናጥፋለን ባሉ ጊዜ መች ተሳካላቸው? እንድታረግና ወደ ሰማይ እንድትሄድ በእነሱ አደግ የእነሱ አደጋ ተቀሳፊ እንዳትሆን የእነሱ አደጋ ሰለባ እንዳትሆን አልጠበቅንህም። ይሄስ ንዒማችን አይደል ይላሉ فقال الذين كفروا منهم إن هذا إلا سحر مبين وجين قد يونوتن نقر ستازن ببي أو بي بوتا سيايو بقلص هي سحر نو دقمت انجي نبي نو بلن من نكتلو تأمرات نو بلن من نكبلو أيدلم العلوم يلال الله سبحانه وتعالى وإذ أوهيت إلى الحواريين أن آمنوا بي وبرسولي أنت دمو أجيب يا راسي بالدرابا صحابة يونس حوارياتو أو عيسى رسول نبلو آمنوا تقبلوا إني كتلوا على درجنم يلال الله سبحانه وتعالى إلهام ستن بأس دستاش مركو تقبلوا ጎን ላይ እንዲቆሙና ለዚህ ዓላማ ስኬታማነት ከአንተ ጋር አብሮ እንዲተጉ አላደረግንም ይላል አላህ ሱብሓነሁ ወተዓላ። አላህ በሰጣቸው ጥቆማና ከአንተ በተላለፈላቸው ትዕዛዝ መሰረት ሐዋርያቶች ቃሉ አመና ወሻህድ ቢአነና ሙስሊም አምነናል ጌታ አላህ አንድ በመሆኑ ረብ ሰማዋት አርድ በመሆኑ አንተ ረሱል በመሆንን አምነን ተቀብለናል አላሉም ሐዋርያቶች إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء አጃይብ ነው። አንዳንድ ጊዜ ቅድም እንዳልነው በዳዋ ስኬታማነት ላይ አለፍ ብሎ በሩስሎች እንቅስቃሴም ብዙ ገጠመኞች ይመጣሉ። ያ ከሁለት አንድ ውጤት ሊመጣ ሲሆን ነው። እነዚህ ሐዋርያቶች የነቢላ ኢሳ ሳህባዎች ባልደረቦችና ተከታዮች ከሆኑት ውስጥ ምርጦችና ዋና ዋናዎቹ ናቸው ሐዋርያት የሚባሉት። በአንድ ወቅት ነቢዩላህ ኢሳን እኛ በአንተ ርሱልነት አምነናል፣ ተቀብለናል። ጥርጥር የለውም ጌታ አላህ አላህ ነው። ግን ሰዎች በጣም አጨብጭቦ እንዲቀበሉ እንዲከተሉ ሊያመችም ዘንድ አንድ ነገር ብንጠይቆት يستطيع ربك أن ينزل علينا مائدة من السماء እነዚህ ሁሉ ተአምራቶች እስካሁን የምናያቸው እንደተጠበቁ ሆነው አሁን ደግሞ የተዘጋጀ የማይበላሽ ጥራት ያለውን ምግብ ያለ ልፋት ያለ ድካም ሊበላ የሚችል ማኢዳ ከሰማይ ያወርድ ይሁን ጌታ አላህ ነቢዩላህ ኢሳ በጣም ደነገጡ። ልክ ይሄ የነቢዩላህ ሙሳ አትባዎች ኢጃአል ለና ኢላሃን ከማለሁም አሊሃል ነቢዩላህ ኢሳ ሲደነግጡ እዚህ ጋር አላህ አይችልም አይደለም፣ ካለፉት ተአምራቶች የተራ ነገር ነው። ሙታንን መቀስቀስ የከበደ እኮ ነው። ተቀብሮ አፈር ሆኖ ያንን ቀብር ሄዶ መታ አድርጎ ቁም ቢኢዝኒላህ ብሎ አፈሩን እያረገፈ እንዲነሳ ማድረግ እኮ የከበደ ተአምር ነው። ከዚህ ምግብ ከማውረድም ይበልጣል እኮ የታወረውና እውር ሆኖ የተወለደውን ማዳንም እንደዛው ለምጣም የሆነም ዳበስ አድርጎ ማዳንም የመሳሰሉ ያለፉ ተአምራቶች ሁሉ ከባዶች ናቸው። ግን ይሄ ከአላህ ዘንድ አላህ ሊያወርድና ሊያቀርበው ሊያደርገው ይችል ይሁን ብለው አይቆሙ ይሆናል። ምናልባት በኋላ መንሸራተቱ ቢኖርሳ የአላህ ቁጣ ይሄ ጉዳይ የአላህን ቁጣ አያስከትልም? የረሱል የኢሳ ስጋታቸው ይሄ ነው። የደነገጡት ከዚህ መነሻ ነው። ቃለት ተቁላህ ኢን ሙእሚኒን እባካችሁ እንደዚህ ቀለል ያለና የወረደ ጥያቄ ከመጠየቅ አላህን ብትፈሩ ጥሩ ነው ሙእሚን ከሆናችሁ አላህ ስብሓነ ወተዓላ ሙሉ የሆነ ቁድራ አለው በሰበቦች ላይ ብትተአሉቅ ብትሆኑ ይሻላል እነሱም የነቢዩላህ ኢሳን ስሜት ተረዱ ሐዋርያቶች ቃሉ ኑሪዱ አን ናእኩለ ሚንሃ ወተጥመኢነ ቁሉቡና እኛ በአንድ መልኩ ከሰማይ የሚወርድ እንደዚህ አይነት ምግብ ማኢዳ በረካ ነውና በልተነው ልንጠቀም እንፈልጋለን። አንድ ይሄ ሲወርድልን ሌሎችና ተቀናቃኞች አይተው ዲናችን የዚህን ያህል የረቀቀ መሆኑንም እንዲያው እንዲያምኑ እንዲከተሉ ጭምር ያግዛል ነው ወተጥመኢነ ቁሉብና በአንተ ረሱልነት ከምናያቸው ሙጅዛዎች ተአምራቶች በተጨማሪ መቶ በመቶ ከጥርጥር የጸዳን ሆናን ቀልባችን ይረጋጋል። አላማችን ይሄ ነው። ወናለማ አንቀስ ሰደቅተናል። ስለ ሩሱልነት በምታስተላልፈው መልእክትና ትምህርታዊ ትእዛዞች ላይ ከሸክ የጸዳና የጠራን ሰዎች ሆነን መቀበላችንም ጭምር ታውቅልናለን። ወነኩነ አለይሃ ሚነሻሂዲን። ሻሂዲን በዚህ ጉዳይ ደግሞ የመጀመሪያ መስካሪዎች እኛ እንሆናለን። በተቃራኒ ላሉትም እንደኛ አንተን ተከትሎ ይሄ ተአምር የሆነ ነገር በወረደ ሰዓት ለሌሉትም ጥሩ መስካሪዎችና አስተማሪዎችም ጭምር እንሆናለን። ሌላ ዓላማ የለንም። ማኢዳ ሚነ ሰማይ እንዲወርድ ያሰብነው ይሄንን ነው። ሐሳቡ ነቢዩላህ ኢሳን አሳመናቸው። ጥሩ ማብራሪያ ሰጡ። አብራሩ ሐዋርያቶች። በዚህ ጊዜ ይባላል ነቢዩላህ ኢሳ ወሚን አልአደብ ያኒ ያሳዩ ጥሩ ተምሳሌ፣ ጥሩ አደብ፣ ጥሩ ስርዓት በል ውስጥ ጉዳዩ አሳምኖኛል፣ ያ ረቢ ማኢዳ ከሰማይ አውርድልን አላሉ። ተነስተው ውዱ አድርገው ወደ ቅብላ ዞረው ረካዓተይን ሰግደው ነቢዩ ላ ኢሳ ከዛ በኋላ ዱዓ በማንኛውም ሰዓት ሙስተጃብ ነው። ግን ቁልፍ ቁልፍ የሆኑ ሰዓቶች አሉ በነቢዩ ሐዲስ የተገለጹ ከሰላት አልመክቱባ ቀጥሎ ሰላት አልመክቱባ ማለት ፈርድ ሰላት ፈርድ ስላሰግደ ጀማ እዚህ መጥተ መስጊድ ያለህን ሀጃ ከሌላ ዱዓዎች እቺ ሰዓት ሙስተጃብነታቸው ከማያጠራጥሩ ሰዓቶች አንዷ ነች። ሁለተኛ ማታ ሰዎች ሁሉ ተኝተው በእንቅልፍ ተመስጠው ሰክረው ባሉ ሰዓት የሚያምር እንቅልፍ ትትረህ ነፍስያን አሸንፈ ረግጠ ውዱ አድርገ ተነስተ ኢነላ ያንዚሉ ኢላ ሰማይ ዱንያ ሂነ የብቃ ሱሉሱ ሌይል አኽር አሉ ነቢዩ። ወደ ሰማዕ ዱንያ የራሱ ረበል ኢዛ ይወርዳል አሉ። ሀል ሚን ሳኢሊን ፈውጥየሁ ይላል። አሁን ሚለምን የለም እኔ እንድሰጠው የፈለከውን ነገር በለው፣ የልመናው አይነት ምንም በለው። ስሁር ላይ አክረን ላይ ሁለት በለው። ጁማ ሰዓተል ኢጃባ ብዙ አዲሶች ዝርዝር የዘገቡት አሉ፣ ዑለማዎች የተነተኑት አሉ። አርጃህል አቅዋል የሆነው ግን በአደል አስር ከጁማ በኋላ ሙስተጃብ ፋስት የሆነ ዱዓ አደረግ የመሳሰሉ የተገለጹ የተዘረዘሩ አሉ። ይሄ የዱዓ አደብ ነው፣ ስርዓት ነው። ዱዓ የሚያደርግ ሰው ደግሞ ቢቻለው ቢቻለው ውዱ አድርጎ ረካተኝ ሰግዶ ቢሆን ደግሞ የበለጠ ውበቱ የጨመረ ነው። ተጠቀሙ። በዚህ መልኩ ነቢዩላህ ኢሳ ጉዳዩ አሳማኝ ሰውንላቸው።